رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى الشرط الثاني الطهارة من الحدث الأصغر والحدث الأكبر والحدث الأصغر ما أوجب الوضوء والحدث الأكبر ما أوجب الغسل ሁለተኛው ሸርጥ ይላል ለሶላት ሁለተኛው ሸርጥ የመጀመሪያውን ሸርጥ አሳልፈናል እሱም ድኹል ወቅት ነው የሁለተኛው ሸርጥ ደግሞ አጠሃረቱ የጸዳ ሆኖ መገኘት ነው ጠሃራ ነው ሚን አልሐደት አልአስገሪ ከትንሸኛው ሐደትና ወልሐደት አልአክበር ከትልቀኛው ሐደት والحدث الأصغر ትንሸኛው ሐደት የምንለው ማ አውጀበ ልውዱእ ውዱእን ግዴታ ያደረገ ነገር ነው ውዱእን ሽንት መውጣት የመሰለ የመሳሰል እነዚህ እንግዲህ ውዱእን ግድ የሚያደርግ ነገር ምን እንለዋለን? ሐደሰል አስጋር እንለዋለን። ታዲያ እኮ ነጃሳ አይደለም። ያው ነጃሳውንማ ታጠበው እኮ እስቲንጃ አደረገ። ገባን ነገር ግን ይሄ ራሱ ሲፈቱ ውዱእ ማጥፋቱ ውዱእን ውዱእን ያስገድዳል ማለት ነው። ሐደስ ይባላል። ወልሐደሱ ልአክበር ሐደስ አልአክበር የሚባለው ደግሞ ማ አውጀበል ጉስለ መታጠብን መታጠብን ያስገደደ ነገር ነው ወይም ያመጣ ነገር ነው መታጠብን ያመጣ ነገር ምን ይባላል ሐደተል አክበር ይባላል ጀናባን የመሰለ አንድ ሰው ከውስጡ ምንይ ቢፈሰው ተኝቶ እያለ ተነጀሰ እኮ አንልም አልተነጀሰም ነገር ግን ሐደስ ተከስቷል በሱ ላይ ማለት ነው لقول النبي صلى الله عليه وسلم النبي صلى الله عليه وسلم سلالو لا تقبل صلاة بغير طهور ያለ ጦሃራ ሰላት ተቀባይነት የላትም ብላ እዚህ ጋር እዚህ ጋር ያለው ላ ምን ይባላል? ይሄ ላ ላ አናፊያ ይባላል። ላ አናፊያ ላ አናፊያ ከለናሂያ ይበልጣል ይላሉ ሉገውዮች። ላ ተቅበሉ የሚለው ይኸው ፊዕለ ሙዳሪዑ እኮ አልተጀዘመም። ላ ተቅበሉ ነው። ታዲያ ይሄ በጣም ጭራሹኑ ምን አለው ማለት ነው? ዚያደተ አናህያ አለው ነህይም ብቻ ሳይሆን ነፍይ ስለሆነ ጭራሽ ይብሳል ማለት ምንም አይነት ሶላት የለም ያለምን ያለ ጧሃራ ولا فرق ልዩነት የለውም በይነ ናፊለቲ ወልፈሪደቲ በሱና ሰላትና በፈርዱ ሰላት መካከል ልዩነት የለውም ያው ነው ሁለቱም ያው ነው ጧሃራ ያስፈልገዋል ወላ ፈርቀ በይነ ሰላቲን ለሃ ሩኩዕ ወስጁድ ወሰላት ለይሰ ለሃ ሩኩዕ ወላ ስጁድ ምንም ልዩነት የለውም ደግሞ ሩኩዕና ስጁድ ባለውና ሩኩዕና ስጁድ በሌለው ሰላት መካከል ልዩነት የለውም። ሁሉም ሩኩዕና ስጁድ የሌለው ሰላት እንኳን ምን ያስፈልገዋል? ምን ያስፈልገዋል? ሌላ ጦሃራ ያስፈልገዋል። ሩኩዕና ስጁድ የሌለው ሰላት አለ ወይ ከተባለ ሚስሉ ሰላት ጀናዘት ይላል። ሰላት አልጀናዛ ነው የመሰለ ሰላት አልጀናዛ ሩኩዕና ስጁድ የለውም። ነገር ግን ምን ያስፈልገዋል? ጦሃራ ያስፈልገዋል። አንድ ሰው እዚህ ግቢ ውስጥ እያለ ጀናዛ መጣ። አያ ጀናዛ ገባ ብሎ እንግዲህ ሮጦ ገባና አላሁ አክበር ብሎ ወደ ሶላተል ጀናዛ ቆመ ማለት ነው። ይሄ ብዙ ጊዜ ይከሰታል፣ እንደዚህ ድንገታዊ ጀናዛ ሲመጣ። ይሄ ታዲያ ዝም ብሎ ዱዓ አይደለም፣ ሶላት ነው ሶላተል ጀናዛ። ስለዚህ ለሶላተል ጀናዛው ምን ያስፈልጋል? ጠሃራ ያስፈልጋል። አሸርጡ ሳሊስ ሶስተኛው የሶላቱ መስፈርት ይሄ እንግዲህ መስፈርት ስንል አንድ ነገር ውስጥ ሳይገባ መሟላት ያለበትም ድኹሉል ወቅት አሳለፍን። ሁለተኛው ደግሞ ምናል ከሐደሱ ከትንሹም ይሁን ከትልቁ ሐደት መጥራት መቻል ብለናል። ይህንን ጨረስን። ሶስተኛ ኢጅቲናቡ አነጃሰቲ ነጃሳን ደግሞ ማራቅ። ይሄ ሁላችሁ እንግዲህ ሐደትና ነጃሳ ይለያያል። ኢጅቲናቡ ነጃሰቲ ነጃሳን መራቅ አላ የኩነ ፊ ሰውቢከ በልብስህ ላይ ላይሆን ነው ነጃሰቱን ነጃሳ ወላ ፊ በደኒከ ነጃሰቱን በነጃሳ ላይኖር እንደገና በሰውነትህም ላይ ألا يكون في ثوبك نجاسة ነው ነጃሳ ላይ ነው ولا في بدنك نجاسة። ولا في البقعة التي تصلي في عليها نجاسة። አንተ በምትሰግድበት በሆነ ቡቃዓ ማለት ቦታ ነው ነጃሳ ላይ ነው إذن ስለዚህም فاجتناب النجاسة ነጃሳን መራቅ في ثلاثة مواضع በሶስት ቦታዎች ይሆናል البدن والثياب والبقعة። البدن ማለት በሰውነት ወስያቢ በልብስ والبقعة በሚሰገድበት ቦታ والدليل ما سرجوا أن النبي صلى الله عليه وسلم نبي صلى الله عليه وسلم أتي بصبي بهتال لي تمتو صال لي زول لا متو نبي አይ ማለትም ቢሶብይን በህፃን ሰጊሪን ትንሽዬ የሆነ ለም የፍጡም ባዕዱ እስካሁን ድረስ ጡት ያልጣለ አይ ማለትም ኢነሁ ካነ እሱ ነበረ ይሄ ልጅ ላየዛሉ የተገዛ ቢለበኒ በወተት ጊዛኡን ማለት ነው ምግቡን በወተት ከመውሰድ ያልተቆጠበ ማለት ነው ምግቡ ወተት የሆነ ትንሽዬ ልጅ እሱን ይዘውላቸው መጡ ለነቢዩ ሰለላሁ ዐለይሂ ወሰለም ከዛ ነቢዩ እንግዲህ እዚህ ጭናቸው ላይ ያደረጉት ፈባለ አላ ተውቢሂ ይላል በልብሳቸው ላይ ሸና ልጁ ፈዳዓ ቢማኢ ውሃ አምጡ ብለው ነቢ ስለ ሰለም አዘው ፈአትበዐሁ እያ ልጁ የሸናበት ቦታ ላይ ውሃውን አስከተሉት እንግዲህ አሁን ይሄ ህፃን ልጅ የሸናበት ቦታ ላይ ከሆነ ዝም ብሎ ውሃ ፈሰስ ይደረጋል። የህፃን ልጅ ሽንት እንግዲህ ነጃሳ ምን አለው? ሙገለዙና ሙኸፈፍ ይባላል። ቀለል የሚልና ከበድ ያላል። ከበድ ያለው በትጥበት ነው። ቀለል ያለው ደግሞ ዝም ብሎ ውሃውን እርጨት በማድረግ ውሃ እርጨት በማለት የሚያበቃው ይሄ ያልበላ የሆነ የወንድ ልጅ ሽንት ያልበላ የሆነ ያልበላ ሌላ ምግብ ያልጀመረ ማለት ወተቱን ብቻ የሚጠጣ የወንድ ልጅ ሽንት ከሆነ ሸሪዓው ዝም ብሎ መርጨት ብቻ ያብቃቃዋል ማለት ነው። የእሱ ነጃሳ በዚሁ ይበቃል። ሌላው እንግዲህ በትጥበት ነው እንጂ ዝም ብሎ በመርጨት አይሆንም፣ መታጠብ አለበት። አልሙሂም እንግዲህ ረሱሉ ሰለላሁ ዐለይሂ ወሰለም አትበዐሁ እያሁ ውሃውን አስከተሉት የልጁ ሽንት ላይ ይላል አይደል እንግዲህ። ስለዚህ ይኸው ምን አለ ማለት ነው ነጃሳ ከልብስ ላይ ማስወገድ አለ ማለትም ከዚህ ሐዲስ እንረዳለን። ወይምኪኑ አን ነጅዐለ ይመቻል እኮ ልናደርግ ሀዛ ይህንን ይህንን ሐዲስ ደሊለን ሊልባስ ለልብስ ማስረጃ ማምጣት እንችላለን። ደሊሉን አኸር ሌላ ደግሞ ደሊል فعن ابي سعيد الخدري قال كابي سعيد الخدري الله قال على بينما رسول الله صلى الله عليه وسلم يصلي باصحابه ነቢዩ ሰለላሁ ዐለይሂ ወሰለም በሰሓቦቻቸው እየሰገዱ ባሉበት ሁኔታ ኢዝኸለዐ በድንገት ውልቅ አደረጉ ነዕለይህ ጫማቸውን ነዕለይህ ጫማዎቻቸውን ከእግራቸው ላይ ነቢ ስላ ሰለም አወለቁ ፈወضዐሁማ አን የሳሪህ አውልቀው ደግሞ በእግራቸው በኩል አስቀመጧቸው አሁን እንግዲህ ነቢ ስላ ሰለም ጫማቸውን ለብሰው ነበረ ወዴት የገቡት ወደ ሰላት የገቡት ጫማ አድርጎ መስገዱ ምንም ችግር የለውም ጫማው ጠሃራ ከሆነ ማለት ነው የጫማ ጠሃራ በምንድን ነው የሚታወቀው ከተባለ ከስር በኩል የሚሄድበትን ወደ መስጊድ ሲቀርብ ማለት ነው። አሁን በዚህኛው መስጊድ ከሆነ እንደማይበቃ ዑለሞቹ ተናግረዋል። ፍራሽ የተነጠፈበት ማለት አይደለም። መስጊድ ሲባል አቧራ የሆነ መስጊድ ከሆነ ወይም ደግሞ ጠጠር ምናምን የተነጠፈበት መስጊድ ከሆነ በጫማ መስገድ ይበቃል። ነቢዩ ስ ላ ስለም መስጂዳቸው አፈር ነበር። ስለዚህም ያው በጫማ ነቢ ስ ሰለም ይሰግዳሉ። በጫማ መስገድ በነገራችን ላይ የነቢ ስ ሰለም ሱና ነው። ካሊፉ የሁድ የሚልም አለ። የሁዶቹን ካልፏቸው እነሱ በጫማ አይሰግዱም፣ እናንተ በጫማ ስገዱ ይላል። በጫማ መስገድ ሱና ነው። ነገር ግን ሱና ነው ብለን የበለጠ የሆነ ችግር የሚያመጣ ከሆነ ይተዋል ማለት ነው። የበለጠ ችግር ለምሳሌ እዚህ አሁን በጫማ መስገድ ሱና ነው ብለን ሁላችንም ጫማችንን ለብሰን አንዴ ብንጀምረው ዙሁር ሰገደን አስር አንደግምበትም ይሄንን መምጣት ማለት ነው። ይገባናል። መፍሰዳ ይከሰታል። ትልቅ ችግር ይከሰታል ማለት ነው። ለዚህም ከዚህ አንጻር ይከለከላል። በዚህ አይነት መስጊዶች ሲሆን ማለት ነው። ከዚህ አንጻር ብቻ። ከዛ ውጭ ግን አንድ ሰው ለምሳሌ ኤርፖርት ላይ ሊገጥመው ይችላል፣ ወይም ደግሞ መኪና ተራ ሊገጥመው ይችላል። መኪና ሊሄድ ነው፣ እሱ ደግሞ ሰላት መስገድ አለበት። በጫማው ቢሰግድ ምንም ችግር የለው። ግን ጫማው መጀመሪያ ማጣራት አለበት። ከስር በኩል የረገጠው ቆሻሻ ካለ ማየት። ነቢ ዐለይሂ ወሰለም አንዳችሁ ወደ መስጊድ ሲመጣ ጫማውን ይመልከተው። አዛ ካየ እዛ ጫማው ላይ ቆሻሻ ነገር ካየ ይጽረገው፣ ከዛ ይስገድበት እንደዚሁ ማለት ነው። አፈሩ ላይ ነው እንደዚህ የሚታበሰው። የጫማው ጠሃራ ይሄ ነው፣ አፈር ነው እንጂ ገና ማጠብ አይደለም። ቧንቧ ላይ ሄዱ ገና ደቅኖ ሊያጥብ እንዳይመስላቸው ነው። የሁሉም ነገር ጠሃራ አለው። የሁሉም ነገር ጠሃራው እንግዲህ በሸሪያ የተቀመጠለት ነገር ጠሃራው ነው። በቃ በቃ ለምሳሌ ነቢ ስ ላ ሰለም የሴቶችን የልብሳቸውን ጫፍ በተመለከተ ተጠይቀው ምን ብለዋል? እንደዚህ ጎተታ ስትሄድ ነጃሳ ሊነካው ይችላል ሲሏቸው ከፊት ለፊት ያለው ጠሃራ የሆነ ቦታ እየተጎተተ ስለሚሄድ ያኛው ከፊት ለፊት ያለው ጣሂሩ የሆነው አፈር ያብሰዋል ብለዋል። ስለዚህ ምን የለም ማለት ነው እኔ ልብሴን ስጎትተው ነው የመጣሁት ብላ ማጠብ የለም ማለት ነው። መጨረሻ ላይ የሄደችበት ራሱ ምኑ ያብሰዋል እያሉ ነው ነው ሰለላሁ ዐለይሂ ወሰለም አፈሩ ያብሰዋል። ሁሉም ጠሃራ ሲባል እንግዲህ በሸሪዓው የተቀመጠለት ነገር ጠሃራ ያደርገዋል። በእኛ አቅል አይደለም ኸይርሽ አሁን ነቢዩ ሰለላሁ ዐለይሂ ወሰለም ጫማቸውን አድርገው ሰግደው ነበረ። በኋላ በመሐከል በሶላቱ መሐከል ጫማቸውን ውልቅ አደረጉና ከግራቸው በኩል አድርገው ፈለማ ረአ ዛሊከ አልቀውሙ ሰዎቹም ይሄንን ባዩ ጊዜ ይላል ቀውሙ ሲባል የተፈለገው ሰዎቹ ሰሐቦቹ ናቸው። አልቀው ኒዓለሁም እነሱም ጫማቸውን ጣሉ ይላል። ጫማቸውን ጣሉ፣ አወለቁ ሰሐቦቹ። እንግዲህ ረሱሉም ይኸው ሰለላሁ ዐለይሂ ወሰለም ሰሐቦችም በጫማ ነበር እየሰገዱ የነበሩት በዚህ ሰላት ነው። ሪዋየት ያብዱ ነው የምታገኙት فلما قضى رسول الله صلى الله عليه وسلم صلاته النبي صلى الله عليه وسلم صلاته كم قال أبو ما حملكم على إلقاء على إلقاء نعالكم أما تشوفون عند تطلو أو لك تشوفون إذا عند تارجو يا رجال تشوف من دنا ولا نبي صلى الله عليه وسلم تيجي قاتشوا قالوا قالوا رأيناك ألقيتنا عليك أما تشوفون ستطلق عيننا فألقينا نعالنا أما تشوفون أو لك نجا أو لك أن طالنا فقال رسول الله صلى الله عليه وسلم نبي صلى الله عليه وسلم قالوا إن جبريل عليه السلام جبريل عليه السلام كو أتاني متعنينا فأخبرني نجرن أن فيها قذرا ጫማዬ ላይ ቆሻሻ እንደነበረ ነገረኝ። አው ቃለ አዘን አዛ እንዳለው ነገረኝ። ወቃለ ይሄው እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ያወለቁበት ምክንያት ምንድን ነው ማለት ነው? ጅብሪል መጥቶ ጫማቸው ላይ ቆሻሻ እንዳለ ነገራቸው። የማያሰግድ ማለት የዚህን ጊዜ ነው ነቢዩ ሰለላሁ ዐለይሂ ወሰለም ነው ያወለቁት። ሰሐቦቹ ደግሞ ለምን አወለቁ? ነቢዩን ዐለይሂ ሰላቱ ወሰላም ሲያዩ የትኛውም ጊዜ ነቢዩን ነው የሚከተሉት። ሰላት ውስጥ እንኳን ጫማቸውን ስላወለቁ ነቢዩ ሰለላሁ ዐለይሂ ወሰለም እነሱን አወለቁ ጫማቸውን። ሱብሃንአላህ ወቃለ ነቢዩ ስ ላ ሰለም አሉ ታዲያ ኢዛ ጃአ አሐዱኩም ኢለል መስጂድ አንዳችሁ ወደ መስጂድ ሲመጣ ፈልየንዙር ይመልከት ፈኢን ረአ ፊ ነዕለይህ ቀደረን ይኸው መጣላችሁ ሐዲሱ ራሱ ጫማቸው ጫማቸው ላይ ማለት ነው እኮ ከተመለከታችሁ ቀደረን ማለት ቆሻሸን አው አዘን ወይ ደግሞ አዛ የሚያደርግን ነገር ማለት ነው ያው ነጃሳ ፈልየምሳሑ ያብሰው አያችሁ አይደለ ያብሰው በምንድን ነው የሚያብሰው ብያለሁ በውሃ እንዳይመስላል ፈልየምሳሁ በአፈር ማለት አፈር ላይ እንደዚህ አድርጎ ያብሰው ወሊዩሰሊ ፊህማ ይስገድባቸው በጫማዎቹ ይላል ወሀዛ የዱሉ ይህ ይጠቁማል አላ አነሁ ላ የጁዙ ለአንድ ሰው እንደማይበቃ አንየስተስሒበ ተውበን ሊጎዳኝ ማለት ነው ተውበን ልብስን ነጂሰን ነጃሳ የሆነን ፊ ሶላቲ በሶላት ውስጥ ነጃሳ የሆነን ልብስ መጎዳኘት እንደማይበቃ ያሳያል። ማለት እንደዚህ ልብሱን ነጃሳ የሆነ ልብስ ለብሶ መስገድ እንደማይበቃ ያሳያል። ወደሊሉ ማስረጃው አላ ጠሃረት ልቡቃዓቲ ቦታ ጠሃራ መሆን እንዳለበት ለሶላት ማስረጃው ቀውልሁ ተዓላ አላህ ማለቱ ነው። ወጠሂር በይትየ ቤቴን የጸዳ አድርግ ሊጣኢፊነ ለጣኢፎቹ ወልቃኢሚነ ለሚቆሙትና ወሩክዕ ስጁድ ሩኩዕና ስጁድ ለሚያደርጉት ሁላ ቤቴን አጥራ ይላል። ስለዚህ ይኸው ቤቴን አጥራ የሚለው የአላህ ቃል ምን ያሳያል ማለት ነው? ቦታው ይህ የሚሰገድበት ቦታ ጠሃራ ሊሆን እንደሚገባ ያሳያል። وأمر النبي صلى الله عليه وسلم النبي صلى الله عليه وسلم على الزوال أن يصب በአዕራቢዩ ይሄ አዕራቢይ ማለት ዘላን ሰው ማለት ነው። በዚህ በዘላኑ ሰውዬ ሽንት ላይ እኮ እንዲፈሰስ አዘዋል። ደልወን ሚማኢን ከውሃ የሆነ ባልዲ ደልወን ሚማ ይሄ ታሪኩ ይመጣልናል፣ እዚሁ ይነገረናል ኢንሻአላህ። ፈአን አነስ ብን ማሊክ ረዲየላሁ ዐንሁ ይሄ ዘላን ምን እንደሰራ ነው። أنس بن مالك رضي الله عنه قال قال بينما نحن في المسجد مع رسول الله صلى الله عليه وسلم إذ جاء أعرابي إنك رسول صلى الله عليه وسلم قال قال جالنا إذ جاء بدنجت متى أعرابي عند زلان هنا سوى ፈቃመ ከዛ በኋላ ቆመ የቡሉ ፈቃመ የቡሉ የሚሸና ሲሆን ቆመ ፊል መስጂድ መስጂድ ውስጥ አንዱን ጥግ ያዘና ይኸው ጥጉን አንዱን መሽናት ጀመረ ፈቃለ አስሓቡ ረሱልላህ صለ ላሁ ለ ወሰለም መህመህ የነቢዩ ስ ላ ሰለም ሰሓቦቹ መህመህ አሉት ይላል አንተ ምንድን ነው አንተ ምንድን ነው እንደማለት ቃለ ቃለ ረሱሉ ላህ صለ ላሁ ለ ወሰለም የአላህ መልክተኛ عليه الصلاة والسلام አሉ ላቱዝሊሙሁ ስንቱን አታቋርጡት دعوه ተውተው እንግዲህ ምንድነው ኢንካሩል ሙንከር አላ ገይሪ መሐሊሂ ፈሆ ሙንከር ይባላል ሙንከር ኢንካር ሲደረግ ያለ ቦታው ከሆነ ያለ ቦታው ከሆነ ራሱ ወደ ሙንከርነት ይቀየራል ሙንከር የሆነ የውግዝ ነገር አየን አይደለም ነገር ግን ቦታው እናያለን አሁን ማውገዝ አለብኝ ወይስ የለብኝም አዳዒ ወልዓሊም ወልሙፍቲ ከጠቢብ ባህል ዳዒ የሆነ ሰው ዓሊም የሆነ ሰው ልክ እንደ ዶክተር ነው። አይቶ ለጊዜው መወሰድ ያለበትን እርምጃ ነው እንጂ የሚወስደው ዝም ብሎ እንደው እንትን አይልም ማለት ነው። ዝም ብሎ ያው ሙንከር ነው ብቻ በማለት ዝም ብሎ እርምጃ አይወሰድም ማለት ነው። ታይቶ ከቦታው ጋር የትኛው ነው አሁን ይሄ ነገር ሆኗል ከሆነ ታዲያ ምንድን ነው መደረግ ያለበት የሚለው ተገምግሞ ነው እንጂ መስጊድ ውስጥ መሽናት ሙንከር ነበረ። ሙንከሩን ግን ነቢዩ ሰለላሁ ዐለይሂ ወሰለም አሁን ጀምሮታል ሰውየው። ፈላ ዝሪ አሉ፣ ሽንቱን አታቋርጡት። ለምን ሽንቱ ሲቋረጥ አንደኛ የሰውየው ጤና ይናጋል፣ ሁለተኛ ደግሞ ላይቋረጥለት ይችላል። አንዴ ገፍቶ የመጣ ሽንት ነው፣ ወዲያ ወዲህ እያለ እንግዲህ ጭራሽ ያልደረሰውን ቦታ ማዳረስ ነው የሚሆነው ማለት። ስለዚህ ሙንከርን በዚህ አይነት እንግዲህ አኸፈ በረረይን ይሉታል ኡሱልዮቹ። ሁለት ጉዳቶች ሲመጡ ቀለል ያለ ጉዳት ተረግጦ ይታለፋል። فقام يبول في المسجد فقال أصحاب رسول الله مهما من إذا أنت من ነው እያሉ እንግዲህ ቁም قال قال رسول الله صلى الله عليه وسلم لا تزلموه أتقورطت دعوه سوت فتركوه سوت حتى بال حتى بال يتنو مسجد استشلنا درس حتى بال حتى فرغ من بوله ثم إن رسول الله صلى الله عليه وسلم ከዛ የአላህ መልክተኛ ዓለይሂ ሰላቱ ወሰላም ደዓሁ ሰውየውን ጠሩትና ፈቃለ ለሁ አሉት ኢነ ሀዚህ ልመሳጅደ እነዚህ መስጂዶች እኮ ይህም ይሁን ሌላ መስጂድ የተባለ ላ ተስልሑ ሊሸይእን አይሆኑም እኮ ሊሸይእን ለአንዳችም ነገር ሚን ሀዘ ልበውሊ ከዚህ ከሽንት ማለት ነው ሽንት ለተባለ አንዳችም ነገር እንደዚህ ሽንት መሰል ነገር ለምንም ነገር አይሆኑም ወለልቀደሪ ለቆሻሻ አይሆኑም ኢነማ ሂየ እነዚህ መስጂዶች እኮ ብቻ ናቸው ሊዚክሪላህ አዘ ወጀል ለአላህ ስብሓነ ወተዓላ ዚክር ብቻ ናቸው ወሶላት እና ወቂራአት ልቁርአን ቁርአንን ለመቅራት ብቻ ናቸው የተሰሩት ለዚህ ዓላማ ነው እንጂ ሽንት መሽኛ ቆሻሻ መጣያ አይደሉም ካአሁን በኋላ ተአደብ ማለት أو وهم دمو كما قال رسول الله صلى الله عليه وسلم يا الله متني عليه الصلاة والسلام أن دالو تلا ينقل الشك نور النبي صلى الله عليه وسلم يالو تن كتتا نص أدرقو ما لن ممتاز آه، ستارتر أو كما قال رسول الله بالا قال قال فأمر رجلا من القوم قال فأمر رجلا ምን ይላል ሷሐቢዩ فأمر رجلا አንድን ሰውዬ አዘዙ ሚነል ቀውሚ ከሷሐቦቹ ውስጥ فجاء ይዞ መጣ بدلو በባልዲ من ماء ከውሃ የሆነ የዛ ጊዜ ባልዲ እንግዲህ የሚታወቀው በተለያየ በሆነ ነገር የተሰራ ነው እንደ ዛሬው በፕላስቲክ ሳይሆን በተለያየ ነገር የተሰራ ነው ከቆዳ የመሰለ ማለት ነው ያንን ደልው ይዞ መጣ ያንን ባልዲ ይዞ መጣ ፈሸነሁ አለይህ ተሸነሁ አፈሰሰው አለይህ በዛ በቦታው ላይ በተሸናበት ቦታ ላይ የመሬት እንግዲህ ጧሃራው ምንድን ነው ከተባለ ቅድም እንደዚህ ነው የጫማውን ከመሬቱ ጋር ማሸት ነው አይደለም ያለው በአፈር ማሸት ነው የጫማ የመሬቱ ጧሃራ ደግሞ ምንድን ነው መሬቱ ከተነጀሰ ከተባለ ይሄ ዝም ብሎ እንግዲህ አፈር መሬት ከሆነ ወይም ድንጋያማ መሬት ቢሆን የሚያዘልቅ ነገር ከሆነ የዛ አይነቱ የተሸናበት ቦታ ላይ ውሃ ማፍሰስ ነው ውሃ ማፍሰስ ነው ማፍሰስ ብቻ እንደዚህ ማጠብ ማሸት ግድ አይደለም ማለት ዝም ብሎ ውሃ ማፍሰስ ይሄ ነው። እንግዲህ አሁን ዞሮ ዞሮ እኛ ያመጣነው ለምንድን ነው? فأمر النبي صلى الله عليه وسلم أن يصب على البول الذي في المسجد مسجد وسط بتشنى وشنت لاي እንዲፈሰስ ማዘዛቸው አን ዩሰበ እንዲፈሰስ ማዘዛቸው አለ ልበውል ለዚ ፊ ልመስጅድ መስጅድ ውስጥ በነበረው ሽንት ላይ ማለት ነው እንዲፈሰስ ማዘዛቸው ምን ማኡን ማ ውሃ እንዲፈሰስ ማዘዛቸው አንዩሶበ ማኡን ውሃ ማ እንዲፈሰስ ማዘዛቸው የዱሉ ይጠቁማል አላ ውጁብ ተጥሂሪ መካን ሰላቲ የሰላትን ቦታ ጦሃራ ማድረግ ግድ እንደሆነ ይጠቁማል መስአለቱን አንዲት ጥያቄን ይላል ለው አሕደተ ልኢንሳኑ አንድ ሰው ሐደስ بيكتستبت حدث قلتنا هل لا حدث قلتنا آية لو أحدث الإنسان أنسو حدث بيكتستبت وصلى محدثا محدث هنا بيسجد وهو ناس الرسط ألزمناه بالوضوء وضوء ان يدرس لجد الناس درجوالا وإعادة الصلاة صلاة من دي مجلس لمسالة سوية وضوء أتفطون ببرا كذا وهلا ከዙሁር በኋላ ውዱ አጥፍቶ አስር ሲመጣ ውዱ ያለው መስሎ ገባ፣ ሰገደ። ከሰገደ በኋላ ትዝ አለ። ምንድን ነው የምንለው? ውዱ አድርግና ሶላትህን መልሰህ ስገድ ነው የምንለው። ፈትዋችን ነቁሉ እንለዋለን። ተወዳእ ወሰሊ ውዱ አድርገህ ስገድ እንለዋለን። ወለው አነ ልኢንሳነ ነገር ግን አንድ ሰው ቢሆን አሳበትሁ ነጃሰቱ ነጃሳ ብትነካውና ወነሲየ ቅድም ليجي ሸንቶበት ነበረ ነጃሳ ነው እንግዲህ ሸንቶበት ነበር ሽንት ማለት ነው ረሳውና ወሰላ ቀብለ ቃስሊሃ ሳያጥባት በፊት ሰገደ ውضوء አለ ነጃሳ ነው لم يلزمه الإعادة لم يلزمه الإعادة صلاة مملس قد يلو لببر نجاسنا حدث الله نجاسنا حدث الله ውዱእ አለማድረግ ከሆነ ችግሩ ወይም ደግሞ ገላውን አለመታጠብ ጀናባ ከሆነ ችግሩ ትንሹም ሐደስ ይሁን ትልቁ ሐደስ ሰላትን ያጠፋ ሄዶ ታጥቦ ምን ማድረግ አለበት? ውዱእ አድርጎ ሰላቱን መመለስ መቻል አለበት። ባስታወሰ ጊዜ ማለት ባስታወሰ ጊዜ ይህ ሐደስ ነጃሳ ከሆነ ነጃሳ ከሆነ ግን ከሰገደ በኋላ ትዝ ካለው በቃ ችግር የለውም። ተሰግዷል። መልፈርቅ ነው አሁን ጥያቄ ልዩነቱ ምንድን ነው? ለምን የነጃሳ ጉዳይ እንደዚህ ሆነ? የሐደስ ውስጥ ለምን እንደዚያ ሆነ? فالجواب መልሱ قال العلماء علماء ብለዋል أما من السنة ከሐዲስ በኩል ከሆነ فلقول النبي صلى الله عليه وسلم ነቢዩ ሰለላሁ ዐለይሂ ወሰለም ስላሉ ነው። ላ የቅበሉ ላሁ ሰላተ አሐዲኩም የአንዳችሁን ሰላት አላህ አይቀበልም ኢዛ አሕደተ ሐደስ በተገኘበት ጊዜ ሐታ የተወضአ ውዱእ እስከሚያደርግ ድረስ አያችሁ አይደለ ሐታ የተወضአ ምን የለውም ብለዋል ሰላት የለም ሐደስ የሆነ ይሆንላችሁ እንደዚህ ወለም የስተፍሲል ነቢ ስ ሰለም ምን አላደረጉም አልከፋፈሉም ወለም የቁል አላሉም ኢላ አን የኩነ ናሲያን ረስቶ ከሆነ እንጂ ፈላአኹዙ ያኒ ከሆነ እንጂ ብለው ነቢ ስ ሰለም ምን አላደረጉም አልነጠሉም ስለዚህ ፈናእኹዙ እንይዛለን ቢልዑሙሚ በጥቅሉ ጥቅሉ ምንድን ነው ረስቶም ይሁን ምንም ይሁን አንድ ሰው ሐደስ ባለበት ሁኔታ ሶላት ቢሰግድ ሶላቱ ምንድን ነው ነው ባጢል ጠፍቷል ስለዚህ ምን ማድረግ አለበት ከእንደገና ታጥቦ ትልቁ ከሆነ መታጠብ ግድ ይለዋል ያው ታጥቦ ሶላቱን ይመልስ ጀናባ ላይ ነው ብዙ ጊዜ የሚከሰተው ማለት ነው ሰዎች ልብ ከዛ በኋላ ልብ ይላሉ። አብዛኛው ጊዜ ይህንን ነው የምጠየቀው ነው ይሄ ጀናባ ላይ ነው ብዙ ትዝም አይላቸው ማለት ነው። ወይ ሳያይ ዝም ብሎ ነው ብድግ እንዳለ ሰውየው ውዱእ ያደርግና ይመጣል። እንደዚህ ያለ ማለት ነው። ምንድን የሚያደርገው እንግዲህ ወደ ዙሁር አካባቢ ካወቀ ዙሁሯን ሰግዷት ከሆነ ያወቀው ገላውን ይታጠብና ሱብሂውንም ይሰግዳል፣ ዙሁሩንም ይሰግዳል። ዙሁሩንም ይሰግዳል ሁለቱም ሰላት ይደገማል ማለት ያወቀው ደግሞ ከሱብሂ ሰግዶ ከትንሽ ቆይታ በኋላ ከሆነ ሱብሂውን ታጥቦ ሱብሂውን ይደግማል ሱብሂውን ይደግማል ይሄ አሁን የሰገደው ሱብህ ነው ሱብህ የመጀመሪያው ጠፍቷል ሐደስ ስለሆነ አማ መስአለቱ ነጃሰቲ የነጃሳን መስአላ ከሆነ فلأن النبي صلى الله عليه وسلم لما علم أن في نعليه قذرا ነቢዩ ሰለላሁ ዐለይሂ ወሰለም በጫማቸው ላይ ቆሻሻ እንዳለ ባወቁ ጊዜ ለም የስተእኒፊ ሶላታ ሶላቱን ከመጀመሪያ አልጀመሩም። ምንድን ነው ያደረጉት? ጫማቸውን ውልቅ አድርገው በዛው አይደል የቀጠሉት። ስለዚህም ይኸው የመጀመሪያ ሰላታቸው ምን አልሆነ ማለት ነው፣ አልተናደም ነበር ማለት ነው። ቢጨርሱትስ ኖሮ በቃ ጨረሱት ነበር ማለት ነው። ስለዚህ አንድ ሰው ወለም የብዳ ሚን ጀዲድ ይላቸዋል ኪታቡ ከአዲስ አልጀመሩም። ወለው ካነ ትጢሉ ምታጠፋ ቢሆን ኖሮ ነጃሳ ለብተዳአሃ ሚን ጀዲድን ከአዲስ በጀመሩ ነበር። ሀዛ ደሊሉ ሚነ ሱና ይህ የሐዲስ ማስረጃችን ነው። ይኸውላችሁ እንግዲህ ሁሌ የምንከተለው ምንድን ነው ማለት ነው? ማስረጃ ነው። የነጃሳው ጊዜ ሶላት አያጠፋም። ሰውየው ረስቶ ከሆነ ማለታችን ነው። ሆን ብሎ ከሆነስ ይሄ ሸክ የለም እንደሚጠፋ ሆን ብሎ ከሆነ ረስቶ ከሆነ ግን እየሰገደ እያለ ትዝ ያለው ሌላ መስአላ እናንሳስ እየሰገደ እያለ ነጃሳ ነው የሆነ ልብሱ የላይኛው ልብሱ ከሆነ አውልቆ ይጥለዋል ሰላቱ ላይ እንደዚሁ አውልቆ አሁን እቺ ብትነጀስ ቅድም አቅፎ እዚህ ላይ ሸንቶበታል እቺ ከሆነች እንደዚህ ሁለቅ ያደርጋትና ወደፊት ይወረውራታል ማለት ነው። ሰላቱን ይሰግዳል። ምንም ችግር የለም። እስካሁን ያለው ሰላቱ ልክ ነብዩ ሰለላሁ ዐለይሂ ጫማቸውን አውልቀው እንደሰገዱት። ነገር ግን የተነጀሰ የነበረው የውስጥ ሱሪው ነው። የዚህ ጊዜ ትዝ አለው ሰላት ሰላት ላይ አሁን ምን ሊያደርግ ነው ማለት ነው? ልብሱን ሱሪውን አውልቆ ምናምን ገና ወደ ውስጥ ሊገባ ነው። ይሄ ይሄ አይሆን ወጥቶ ምን ማድረግ ነው ያለበት? ልብሱን መቀየር ነው ያለበት ወጥቶ ስለማያመች አውራ እንኪሻፍ ስለሚሆን አውራ ስለሚገለጥ ማለት ነው። ይሄ የሚያመች ከሆነ እዛው አውልቆ መጣል ነገር ግን ይሄ ትዝ አላለውም። ሰውየው ትዝ ያለው ልክ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ከሚለው ሰዓት አነሳና ትንሽ አንድ ሰዓትም ቆይቶ ትዝ ይበለው እዚህ እጅ አሰላም አለይኩም ወራህመቱላህ ብሎ ካጠናቀቀ በኋላ ትዝ ይበለው ሰላቱ ሰሒህ ነው፣ ምንም የሚጓደልበት የለም። ካሰላመተ በኋላ ከሆነ ትዝ ያለው ምንም ችግር የለም ማለት እዛው ሰላት ውስጥ ትዝ ካለውስ ወይ አውልቆ መጣል አለበት ወይ ደግሞ የማይመች ከሆነ መውጣት አለበት እያልኳቸው ትዝ ያለው የት ስለሆነ ሰላት ውስጥ አሁን ነቢዩ ሰለላሁ ዐለይሂ ወሰለም ሰላመቻቸው ምን አድርገዋል? ጫማቸውን አውልቀው ወደዛ ጥለዋል ማለት ነው። دليل من النظريات ك نظر مالك كعقل بكل يلا دليل وهم دم من تكسوات ترك الوضوء ترك مأمور ترك الوضوء وضوء متو ترك مأمور تزاز متو نوم والصلاة بالنجاسة فعل محظور اه، ترك مأمور بلوت ترك مأمور سام ترك مأمور بإضافة والصلاة بالنجاسة بنجاسة مسجد فعل محظور ፊዕሉ መስራት ነው። ማሕዙሪን የተከለከለን መስራት ነው። ይሄ እንግዲህ ይኸውላችሁ እንግዲህ ይሄ ነገር ትልቅ ፍቅህ ስላለው ነው። ይሄ በውዱእ ውዱእ መተው ምንድን ነው? ትእዛዝ መተው ውዱእ መተው ትእዛዝ መተው ነው። በነጃሳ መስገድስ በነጃሳ መስገድ ክልከላን መስራት ነው። ክልከላን መስራት ነው። አሁን እናመጣዋለን ኢንሻአላህ። وفعل المحذور كالكلام مسرات يعذر فيه عذر السطوال بالنسيان بمرصاد والجهل بالماوق والإكراه بمجلل عند سو تجدو محظور بسرى محظور ማለት የተከለከለ ነገር ነው محظورا ተገዶ بسرى ወይ بسرى ويدمو بجهلنا ደግሞ عذر الله بشريعه وفعل المأمور فعل المأمور قل فعل المأمور علون ماشي يعني المأمور يهونون نجر ما لنا متو قلنا عندما متو هم فعل علو تركوا فعل المأمور بن له ملكام وإذا ما تركوا المأمور بن له ملكام ماشي هون نجاباتو ማእሙር የሆነውን ነገር ማእሙር የሆነውን ማለት የታዘዘውን የሆነውን ነገር ማለት ነው ቢተወው ግን ላ ዩዕዘሩ ፊህ ዑዝር የለው ኢላ አነሁ የስቁጡ አንሁ ልኢትሙ ወንጀል ከሱ ላይ ይወርድለታል እንጂ በጅህልና የተነሳ ወንጀል የለበት ነገር ግን ያንን ነገር የማምጣት ግዴታ ይኖርበታል ደግሞ وهذا ይህ ሚን ፊዕል መህ ወሊሃዛ ለዚህ ነው من فعل من فعل محذورا في الإحرام إحرام لا حج النا عمره عليه ما لا تنوع إحرام مستقبل عندته ناسيا رستو أو جاهلا وي على واقفه أو مكرها وي تجده يهون النجر كل كلا وتشوست يسرعه فلا شيء عليه بس سليمان من اللبث لا حج حج حرم سو وي عمره حرم سو ከሚከለከላቸው ነገር አንዱ ጸጉሩን እንደዚህ በኢማማ ነገር ወይ በኮፍያ ነገር መሸፈን ነው አይደለም አንዱ ረስቶ ጥምጣሙን እዚህ የጠመጠመ ረስቶ ቅጣት አለበት ወይ ለዚህ አሁን ከፋራ የሚሆን ነገር ማውጣት አለበት ወይ ከተባለ የለበትም ነው የሰራው ምን ስለሆነ የተከለከለን ነው የተከለከለን ነገር ፈጽመዋል ግን ሲፈጽም የፈጸመው በምንድን ነው በ መርሳት ስለሆነ ማለት ወይ ደግሞ ጃሂል ሆኖ ስለሆነ ስለዚህ አሁን ፊዕል አልማሕዙርና ተርከ አልማእሙር ይለያያል እንላለን ፊዕል አልማሕዙር የተከለከለን መስራት ማለት ነው ሰውየው ናሲ ከሆነ ጃሂል ከሆነ ሙክራህ ከሆነ ምንም የለበት ምንም የሚከፍለው ከፋራም የለ ምንም የለም ማለት ነው በሸሪዓው ወመን አከለ ፊ ሲያሚ ናሲያን ለምሳሌ ረስቶ በጾም ላይ ቢበላ ጾም ውስጥ ማለት ነው አው ጃሂለን ወይም ደግሞ ጃሂል ሆነው አው ሙክረሃን ወይ ተገዶ ፈላ ሸይአ አለይ ምንም የለበት ለምን የሰራው ምንድን ተርከል ማእሙር ነው ፊዕለል ማሕዙር ፊዕለል ማሕዙር ነው የሚባለው የተከለከለውን ሰራ ነገር ግን የተከለከለውን ሲሰራ ሰውየው የሰራው በምንድን ነው ኒስያንን በመርሳት ወይ በጅህልና የዚህ ጊዜ ምን እንለዋለን ምንም የለብህም ጾም ነው የምንለው እዛ ነው ነቢ ስላ ስለም ኢነማ አጣዕመሁ ላሁ ወሰቃ ያሉት ማለት ነው። አላህን ያበላው አላህን ያጠጣው እንደ ረሱ የጠጣውን የበላውን ሰው ልክ እንደዛ ወሶላቱሁ ቢገይሪ ውዱእ ያለ ውዱእ ግን መስገድ ناسيا ረስቶ ليس فيها إثم የወላቸው ወንጀል የለበትም በመሰረቱ ወንጀል የለውም ለምን ረስቶ ስለሆነ ነገር ግን ሰላቱን ይደግማል አይደግምም ወይ ከተባለ ይደግማል ለምን ይሄ ምን ስለሆነ ترك المأمور ነው ترك المأمور النافي عن المحذور إلا أجل آية من لو رزق ليس فيها إثم لقوله تعالى الله تعالى وانجل يلبسم بمسرته يا لوضو وضوء رسطك هنا يسدد وانجل يلبسم الله تعالى من تعالى ربنا لا تؤاخذنا لتاكن هو اتيازا آية إن نسينا كرصان أو أخطأنا ويمكن تساساته لكنها نجرقم صلاة غير صحيحة تككل أن يالخونتش صلاة يا لوضو وضوء بمهنه فلا تبرأ بها الذمة فلذي أنقى بصا يترى أيهن أنقى بصا يترى أيهن فيكون مطالبا بها فيكون هنا مطالبا مطالب هنا بها بصا مطالب مالت كان دقنا اه، مسرف على بيستبلو يمي بعد مطالب قلت هنا فالصلاة صلاة يتقدمها እሷን ተቀድሟት ይመጣል ተጥሂሩን ሊልቀልቢ ቀልብን ማጽዳት ወተጥሂሩን ሊልበደን ሰውነትን ማጽዳት ተጥሂሩን ሊልበደን ሰውነትን ማጽዳት የሚባለው የኩኑ ቢልውዱኢ ሚን አልሐደት አልአስገር ከትነሸኛው ሐደት ከሆነ በውዱእ ሰውየው ሰውነቱን ያጠራል እጅ እግሩን ፊቱን ማለት ነው ወል ጉስሊ والغسل بالوضوء አልና አይደለ والغسل በጉስል ደግሞ ሚነል ሐደጅ አክበር ከትለቀኛው ሐደስ ከሆነ በጉስል ምን ያደርጋል ማለት ነው? ሰውነቱን ያጠራል። ሰውነቱ ላይ የወደቀ የነበረውን ባህሪ ያወርዳል ማለት ነው። ወተጥሂሩ በደኒ ሰውነትን እንደዚሁ ተጥሂርም እንደዚሁ ማለት ነው ይቀደማታል። ሶላት ሳይገባ በፊት የሚቀደመው ምን አይነት ነገር ነው? ይኸውላችሁ የተጠቀሰው ቀልብ ይጸዳል። ከሶላት በፊት ቀልብ ይጸዳል፣ ሰውነት ይጸዳል። ሰውነት መጽዳቱ አለ ሐደሰል አስገር ካለ በውዱ ሐደሰል አክበር ካለ በትጥበት እንደገና ደግሞ ምናል ወተጥሂሩ ልበደኒ ሚነ ነጃሳት የሰውነት መጥራት ከተለያዩ ነጃሳዎችም አለ ወተጥሂሩ ትያቢ ልብስንም ደግሞ እንደዛ ማጽዳት አለ ወተጥሂሩ ልቡቅዓቲ ቦታም እንደዚህ የሚሰገድበትን ማጽዳት አለ ኩሉ ሃዛ ይህ ሁላ ተዕዚሙን تعظيم ما تلقنه لشأنها هي صلاة قدي ما تلقنه إيها هن آه، يمجمر أو تطهير نو دليل لم يمت التطهير البدني التطهير البدني سمنة هاوية هنو تطهير في قوله تعالى طهر ما تبدك ما في قوله تعالى الله سبحانه وتعالى ما لا تذكر حين ذكر آية الوضوء والغسل والتيمم ስለ ውضእ ስለ ትጥበት ስለ ተየሙም በምታወራ የቁርአን አንቀጽ ላይ ቃለ አላህ ብሏል ማ ዩሪዱ ላሁ አላህ እኮ አይፈልግም ሊየጅዓለ ዓለይኩም በእናንተ ላይ ሊያደርግ በእናንተ ላይ ሊጥል አይፈልግም ሚን ሐረጅን ጨንቀን የምትጨነቁበትን የሚከብዳችሁን ለማድረግ አይደለም ወላኪን ነገር ግን አላህ ዩሪዱ ይፈልጋል ሊዩጠሂረኩም ሊያጸዳችሁ ወሊዩትመ ኒዕመተሁ ዓለይኩም ጸጋም በእናንተ ላይ ሊሞላና ለዓለኩም ተሽኩሩን እናንተ ታመሰግኑ ዘንድ አላህ ስብሓንሁ ወተዓላ ይፈልጋል ይላል ኸይር እንግዲህ አላህ ስብሓንሁ ወተዓላ ሊዩጠሂረኩም እያለ ነው ይኸው ውዱእ የታዘዘው ተየሙም የታዘዘው መታጠብ የታዘዘው ለምንድን ነው ማለት ነው ተጥሂር እንዲገኝ ነው ማጽዳት እንዲገኝ ነው ወተጥሂሩ ልቀልቢ አሁን እንግዲህ ሁለተኛው ላይ መጣ ቀልባዊ የሆነ ማጽዳትና አዊል መዕነዊ ወይም ደግሞ ማዕናዊ ማለት ትርጉማዊ ውስጣዊ ምንለው ማለት ነው الذي يتقدم هذه الصلاه እችን ሰላት ቀደም ብሎ የሚገኛት የሆነ ቀልባዊ ወይም ደግሞ ውስጣዊ ጧሃራ የምንለው قال النبي صلى الله عليه وسلم نبي صلى الله عليه وسلم بلوال ما منكم من احد ውስጥ አንድም የለም እኮ يتوضأ وضوء የሚያደርግ فيبلغ او فيسبغ فيبلغ የሚያደርስ በደንብ ቦታውን የታዘዘበት ፈዩስቢቁ ማለትም እንደዛው ነው ኢስባግ ማለት መካነል ውዱእን በደንብ አድርጎ ማጠብ ኢስባግ ይባላል የውዱኡን ቦታ በስነ ስርዓት ማዳረስ ኢስባግ ይባላል ወይም ኢብላግ ይባላል ፈዩስቢጉ ልውዱአ ውዱእን በትክክል ማለት ነው እኮ ይሞላል ثم يقول ከዛ በኋላ ይላል ምን أشهد أن لا إله إلا الله وأشهد وأن محمدا عبده عبد الله ورسوله ይኸው እንግዲህ ማሚንኩም ብሎ ነው አይደለም የጀመረው ከእናንተ ውስጥ ማንም የለም አንድም ውዱኡን ሞልቶ የሚያደርግ ከዛም እንዲህ የሚል ምን የሚል አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመድን ዓብዱላሂ ወረሱሉሁ ብሎ እኮ የሚል የለም ኢላ ፉቲሐት ለሁ አብዋቡ ልጀነት ሰማንያ ስምንቱ የጀነት በራፎች ለእሱ ቢከፈቱላት ቢከፈቱለት እንጂ የድኹሉ ሚን አይሃ ሻአ ከፈለገው በኩል ይገባል ይላል هذا التطهير ይሄ ተጥሂር ቢሸሃደተይን ልዓظመተይን በሁለቱ ትላልቅ ሸሃዳዎች የተገኘው ተጥሂር ይሄ ምን አይነት ተጥሂር ነው? ተጥሂሩን ቀልብዩን ቀልባዊ የሆነ ተጥሂር ነው። ስለዚህ ይኸው ሰላቱ ምን እየተቀደመው ነው ማለት ነው? ሰውነታዊ ተጥሂር፣ እንደገና ደግሞ ቀልባዊ ተጥሂር። እሺ አሁን ስለምን ጨረስን? ባጭሩ ነጃሳን ስለመጥራት ከነጃሳ የጠራ ሆኖ መቅረብ እንዳለበት ወደ ሶላት ይህን ጨረስን ማለት ነው። አራተኛ መስፈርት ስለ ሶላት እስካሁን የጠቀስናቸው ሶስቱ ማን ነው የሚነግረኝ? የመጀመሪያ የመጀመሪያው ዱኹል ወቅት መግባት፣ ሁለተኛ ከሐደስ ከትንሹም ከትልቁም ሐደስ የጸዳ መሆን፣ ሶስተኛ ከነጃሳ መጽዳት ወይም ነጃሳ ማስወገድ። ይህን ጨረስን። الشرط الرابع أردت يوم مسفرت ستر العورة عوران مشفن عوران مشفن عورة مالت أفتقل مالا بقوله تعالى الله سبحانه وتعالى سلالة يا بني آدم يا آدم لجوج شوي إن أنت يا آدم لجوج شوي خذوا يازوا زينتكم جيت وتشاتفون عند كل مسجد عند ወኩሉ ብሉ ወሽረቡ ጠጡ ወላ ቱስሪፉ አታባክኑ አሁን ያ በኒ አደም ኹዙ ዚነተኩም አላለም زينتكم ሲባል እኮ ጌጥ የሚባለው ነገር ከመሰረታዊ ከሆነ አለባበሱ እንደውም ጨመር ያለ ነው ጌጥ የሚባል ለምሳሌ አንድ ሰው በቁምጣ ቢስል ጌጥ ይባላል ያስ በቁምጣ እንደዚህ ቁምጣ አረገን እዚህ ጋር ደግሞ የሆነች body አድርጓል ሄደ ይሄ ጌጥ ነው ለዛ ነው ሰው ጌጥ ሲፈልግ ምን የሚያደርገው ደረብ ደረብ ያደርጋል ገባናል ከላይ በኩል የሆነ ሱፍ ነገር ያደርጋል እዚህ ጋር የሆነ መታነቂያ የሚሆን የሆነ ነገር ያደርጋል ያው ብቻ ሰውነቱ ምናምን ሁሉም ምንድነው በልብስ የተሞላ ነው በልብስ ሲሞላ ነው የዚህ ጊዜ ምን የሚባለው አጌጠ የሚባለው ማለት ነው ለማንኛውም አላህ ስብሐነ ወተዓላ ምን አለ ሁዙ ዚነተኩም ጌጦቻችሁን ያዙ ጌጥ መያዝ ማለት እንደዛ ነው እንጂ በብጣጣሽ ነገር ጌጥ የለም ማለት ነው ይመጣላችኋል አብሽሩ فقال وقال النبي صلى الله عليه وسلم نبي صلى الله عليه وسلم ብለዋል لجابر بن عبد الله رضي الله عنهما لجابر بن عبد الله اللهم الكم سرچون ላቸውና في الثوب በልብስ ጉዳይ ማለት ነው ብለውታል ምን አሉት فإن كان واسعا ልብስ ሰፊ ከሆነ ፈልተሒፍ ቢሂ ተጠቅለልበት አሉ ወኢን ካነ ضيقا ጠባብ ከሆነ ደግሞ ፈተዚር ቢሂ አሸርጥበት አሉ። እንግዲህ አንድ ልብስ አለይ ብሏቸው ነው። ያ ልብስ ሰፊ ከሆነ እንደዚህ ተጠቅለልበት፣ እጁ ምናምን እንዲያወጣ ምናምን አድርጎ ተጠቅልሎ ለብሶት ይሰግዳል ማለት ነው። ሙሉ እስከታች ድረስ ያወርደዋል። እንደ ጋቢ ያለውን እንግዲህ ጠቅለል ብሎ መስገድ ይቻላል። ነገር ግን አሉት እንካነ ضيቀን ጠባብ ከሆነ ልብሱ ጠባብ ነው። የዚህ ጊዜ ምን ታደርገዋለህ አሉ የበታችኛውን መሸፈን ያለበት ማለት የበታችኛውን መሸፈን ያለበት ፈተዚር ቢሂ አሸርጥበት አሉ ማሸረጥ የሚባለው ከበታች وقال صلى الله عليه وسلم النبي صلى الله عليه وسلم بلال فيما رواه أبو هريرة رضي الله عنه أبو هريرة باورد حديث وسط لا يصلي أحدكم عنداتشه مسجد يلبسن في الثوب الواحد በአንዲት ልብስ ለይሰ አላ ዓቲቀይህ በትከሻዎቹ ላይ ሚንሁ ከዛ ልብስ ማለት ነው ሸይኡን ምንም ሳይኖር ትከሻውን ባዶ አድርጎ መስገድ የለበትም ብለዋል ይል እንግዲህ ይኸው ትከሻውም ላይ ምን ያስፈልጋል ማለት ነው ልብስ ያስፈልጋል እዚህ ትከሻው ማለት ነው አላ አቲቀይህ ሚንሁ ሸይ ይህ ሐዲስ ምን ውስጥ ነው ያለላችሁ ቡኻሪ ውስጥ ያለ ሐዲስ ነው እንግዲህ እሺ وقال ماذا قال وهذا يه يدل قدنا يدل يطقمال على أنه مهون يجب على الإنسان عند سوري قد دميل يطقمال أن يكون مستترا في حال الصلاة صلاة بمسجد هنيتا يتستر مهون እንዳለበት ያሳያል وقد نقل ابن عبد البر ابن عبد البر እኮ ابن عبد البر ابن عبد البر የሚባለው ይሄ ትልቅ ዓሊም ነው ኢጅማዕ ምናምን ነቅል ያደርጋል ጎበዝ ነው ረሒመሁላህ ነቅል አድርጓል። ኢጅማዕ አልዑለማኢ ዐላ ዛሊከ ዑለማዎቹ ልብስ ለዚህ መስፈርት እንደሆነ ለሶላቱ ኢጅማዓቸውን ነቅል አድርጓል። ኢብኑ አብድልበር ማለት ነው። ኢጅማዓቸውን ተናግሯል ማለት ነው። የዑለማዎቹን ኢጅማዕ ወአነ መን ሰላ ዑድያነ መዐ ቁድረቲ ዐለ ስትረቲ ሱትራ እየቻለ ሱትራ ማለት ሰውየው ላይ ያለ ልብስ ነው እንጂ በልብስ በቤት አይደለም። እንግዲህ ምን ሊል ይችላል? ይሄ የራሱ ልብስ አይደል እንዴ? አሁን ጋርዶኛል፣ ሰው እያየኝ አይደለም። ይሄን በዚህ ጋር ግድግዳ አለ፣ በላይ በኩል ጣራ አለ፣ በዛም ግድግዳ አለ፣ ቤቱም ዝግ ነው። በቃ ብሎ ራቁቱን አላሁ አክበር ብሎ ሊሰጥ ያስኬዳል? አይሆንም። ሱትራ ማለት እላዩ ላይ ያለ ልብስ መሆን አለበት። እላዩ ላይ ያለ ልብስ መሆን አለበት። ኸይር ወአነ መን ሰላ ዑርያነን እርቃኑን የሰገደ ማዕ ቁድረቲ አለ ሱትረቲ ሱትራን ከመቻሉ ጋር ያው ካለው ማለት ነው ልብስ እያለው ፈኢነ ሶላተሁ ሶላቱ ላተሲሑ ጤናማ አትሆንም አንድ ሰው ይወላችሁ እንግዲህ ይሄ ልብስ የለውም የሚባለው የት ነው የሚሰራው መሰላችሁ እንደ ባለፈው እንዳልነው ተዘርፎ ምናምን እዛ ራቁቱን ከቀረ እንጂ አንድ ሰው ብር አለው ለምሳሌ ሶላት የሚሰግድበት ልብስ የተቦጨቀ ነው ብር ካለው ይህንን የሚያሰፋበት ብር ካለው ልክ የተቦጨቀ ለታ ልክ የተቦጨቀ ለታ የማሰፋት ወይ የመግዛት ዋጅብ በሱ ላይ ወድቋል። ምን ስለሚሉ ዑለማዎች ما لا يتم الواجب إلا به فهو واجب وما لا يتم السنة إلا به فهو سنة واجب በሱ እንጂ የማይሟላ ነገር ዋጅብ ነው። ዋጅብ አይደለም እንደ ልብስ ሰትር አልዐውራ ዋጅብ እኮ ነው። ስለዚህም ستر العورة የሚያደርግበትን መንገድ መፈለጉም ዋጅብ ነው የሚሆነው ወይ ማሰፋት ወይ ደግሞ ወይ ደግሞ መግዛቱ ማለት ነው አሁን ሲዋክ ሱና ነው ስለዚህ ሲዋክ አንተ መቁረጥ ሱና ነው ማለት አሊያ ደግሞ ሲዋክ መግዛት ሱና ነው የሚሆነው ወይ ሲዋክ መቁረጡ ሱና ነው ወይ ደግሞ መግዛቱ ሱና ነው እንደዚህ ተያይዞ ነው የሚሄደው ሸሪዓ ለማንኛውም ምን አለ አሁን እዚህ ፈኢነ ሶላተሁ ላ ተስሑ አለ ይሆላቸው እርቃኑ እንዲሰግድ ሶላቱ አይሆንም ወፊ ሀዘ ልመጃል በዚህ ዙሪያ ቀሰመ ልዑለማኡ ረሒመሁም ዑለማዎቹ ከፍለዋል አለ አውረተ አውራን ከፍለዋል ኢላ ሰላሰት አቅሳሚ ወደ ሶስት ወደ ሶስት ሙኸፈፈቲን አንዲቷን ቀለል ያለች አሉት ሙገለዘቲን ከበድ ያለ አሉት ሙተወስጣ መካከለኛ አሉት ፈልሙገለዘቱ ከበድ ያለው ዐውረቱ ልመርአት ልሑረት ልባሊጋ ከበድ ያለው ዐውራ ይሄ ዐውረቱ ልመርአት የአንድ ሴት ዐውራ ነው ምን የሆነች ሴት ነች እቺ ዐውረቱ ልመርአት ልሑረት እቺ ሴት ሑራ የሆነች ሑራ ማለት ነፃ የሆነች ሴት ባርነት የሌለባት አልባሊቀቲ የደረሰች የሆነች ባሊጋ ስንል ገይረ አልባሊጋ ይወጣል ሑራ ስንል አነስ ባሪያ ትወጣለች ማለት ነው ነፃ ስንል بالغة ستلدم ثاني تو توتالج تنشو على تشرلم سوا توتالج لما نيوم يمان نو عورة مغلظ مغلظة يتبالا عورة يا سيت يا درس سيت نسعى هنا سيت عورة مغلظة قالوا بلوا العلماء إن جميع بدنها صونا صعب التكالي عورة عورانا في الصلاة صلاة إلا وجهها في تواسي كرم صلاة وسط من كبالك صلاة وسط في طاسي قر كل مننا عوران صلاة وسط استقبل واختلفوا تخالف العلماء في الكفين والقدمين كفين نا قدمين ما جلت على بيت ما جلت إلا بيت صلاة استقبل صلاة استقبل ولا حبة في الكفين كفين مالت مدافوتش والقدمين مالت دمو تركزوا تشمس تاتشلل القرب ተረከዞች ማለት በተረከዞችና በከፈይን በመዳፎች ላይ ተካልፈዋል። ሰላት ውስጥ መገለጽ አለባቸው፣ መገለጽ የለባቸው። ዞሮ ዞሮ እጅማው ያለው ነው። ፊት ላይ ፊት ላይ ሰላት ውስጥ መገለጥ አለበት ብለዋል። ይሄ ማን በሌለበት ይላሉ? አጅነብይ በሌለበት ቦታ። አጅነብይ ያለበት ቦታ ከሆነ ከነፊት ሽፋኗ ትሰግዳለች። ይሄ ነው ፈትዋ ያለበት የዑለሞች። ላኪን እንመጣለን ኢንሻአላህ። لكن نجرجن جن الله فرزي عن تطوة تلميذ بيجن من الفلف أبشر لكن نجرجن إذا كان حولها رجال كالصازوريا سوتش كالو غير محارم لسوا محرم يالهنو كالو فإنه يجب عليها بس عليك أن تستر وجهها في تام مشفن ولو في الصلاة صلاة استنبهن قائلة قال عبد ሊአነ ልመርአተ ሴት ልጅ ላየጁዙ ላሃ ለሷ አይበቃምና ከሽፍ ወጅሃ ፊቷን መሸፈን ፊቷን መግለጥ ዒንደ ገይሪ መሐሪሚሃ ማሕረም ያልሆኑ ወንዶች ጋር ፊቷን መግለጥ አይበቃምና ምን ታርገው ይላል ሶላት ውስጥም ሸፍነው ትስገድ ይኸው እንግዲህ የማን የማን ዐውራ ነው አሁን ያየ ነው ሙገለዙ የሚባለው የሴት ልጅ ምን የሆነች አልናት ህፃን ያልሆነች የደረሰች እና ነፃ የሆነች ባሪያ ያልሆነች ማለት والمخففة مخفف يهونج عورة مخفف يهونج عورة አፍረተ قال عورة الذكر يوند لجي عوران من سبع سنين كسبعة تامت يزو إلى عشر سنين اسكا عصر عمت يال فإن عورته يسوع عوره الفرجان هلتو بلتو هناك كسبعة تامتيزو يزو اسكت እስከ አስር ዓመት ያለ ወንድ ልጅ ፈርጃን የተባሉት ምንና ምን ናቸው ከተባለ አልቁቡል ወድቡሩ ይላሉ የፊትና የኋላ ይላሉ ቁቡል ሲባል የተፈለገ ፊት ለፊት ዘከሩ ነው ድቡር ሲባል ደግሞ ትላንትና ያለው ማለት እሺ ኋላ የሚቀመጥበት ፈላ የጅቡ አለይህ በእሱ ላይ ግዴታ አይሆንም አን የስቱረ ተኺደሁ የእሱን ይህንን ታፋውን መሰተር ግድ አይለውም ሊአነሁ ሰጊር ትንሽ ስለሆነ ከየት እስከየት ከሰባት ዓመት እስከ አስር ዓመት ያለው ይሄ ሙኸፈፍ ይባላል ወልሙተወሲጣ መሀለኛ የሚባለው ደግሞ የአውራ አይነት ማዓዳ ዛሊከ ከዚህ ውጭ ያለው አውራ ከዚህ ውጭ ያለው አውራ መሀለኛ ይባላል ቃሉ ብለዋል ፈልዋጅቡ ፊሃ ለምሳሌ ከአስር ዓመት በላይ ያሉ ምኖች ማለት ነው ወንዶች ሴቶችንስ ሴቶቹ እዛ ጨረስናቸው። ሴቶቹን ጨርሰናል። አሁን እንግዲህ ማነው ማለት ነው? ወንድ ከአስር ዓመት በላይ ያለ ፈልዋጅቡ ፊሃ ግድ የሚለው እኮ ሰትሩ ማ በይነ ሱረቲ ወሩክባ ሰትሩ መሰተር ነው። ማ በይነ ሱረቲ በእምብርትና ወሩክበቲ በጉልበት መካከል ያለን መሰተር በእምብርትና በጉልበት መካከል ያለውን መሰተር ፈድኹሉ ፊ ዛሊከ በዚህ ውስጥ ይገባር الرجل البالغ عشرا فما فوق الرجل ሰው ወንድ ሰው ማለት አልባሊጉ የደረሰ አሽረን አስርን የደረሰ አስር ዓመትን ፈማ ፈውቅ እናም ከዛ በላይ ያለው ይገባል እዚህ ውስጥ እንግዲህ አስር ዓመት እና ከአስር ዓመት በላይ ያለ ሰው የእሱን ይህን ታፋውን መግለጥ አይበቃለም ገባናለም ያንን የወላ አሞት እንትን ይሄድ ማን ነው ይሄ ሙቀት የሚያመነጭበት ፍል ውሃ እዛ ይሄድ ኋላ ምን ይሄድ መታጠብ ያለበት ሰው እስካለ ድረስ በዛ አይነት ባይሆን ከአጅነብይ ጎን አላልኩ አጅነቢይ ጎን መታጠብ የለበትም ርቆ ያው class ኦች ካሉ ወይ በዛ በክላሶቹ ይታጠባል እንደዛ ከሆነ أما ከሆነ እንደዚህ ወንዶች ብቻ ከሆኑ ወንዶቹ ጋር ያው ድብልቅ ምንም ችግር የለውም ከወንድ ጋር ማለት ነው። ባይሆን አውራውን كشف እንዳያደርግ ምን ያደርጋል? ከዚህ ከጉልበቱና ከእንብርቱ መሀል የሚሸፍን ልብስ ወይ ሽርጥ ያሸርጣል ወይ ደግሞ ቁንጣ ያደርጋል ማለት ነው። ይህን ከእንበርቱ ይዞ ጉልበቱ ድረስ የሚወርድ ወየድኹሉ ፊ ዛሊከ በዚህ ውስጥ ይገባል እኮ አሁን ባልነው ላይ ሙተወስጥ የሆነ ብለን ባልነው ላይ አልመርአቱ ለቲ ለም ተብሉግ ያልደረሰች የሆነች ሴት ልጅ እዚህ ውስጥ ነው የሚገባው። እንግዲህ ያልደረሰች ሴት ልጅ እንግዲህ ትንሿ ልጅ ምንድነው የምናደርገው ማለት ነው? የዚህ አይነት ልብስ ነው የምናለብሳት። ይኸውላችሁ ምንና ምን የሚሸፍን ከእምብርቷ እስከ ጉልበቷ የሚሸፍን ያስፈልጋል። ወየድኹሉ ፊ ዛሊከ በዚህ ውስጥ አሁን የሚገባው አልአመቱ ልመምሉካ አልአመቱ ሴት ባሪያ ነች። አልኡሙ ልመምሉካ ይላል እንዴ አልአመቱ በሉት ታጨምሩበት ተዋሱ አብሽሩ ይሄ ታኡን የምጨምሩበት ታዲያ ያ እንደዚህ የታሰረው ነው መሆን ያለው አልአመቱ አልመምሉከቱ ሚማ ላይ እዛው ነው የሚቀጠለው ስር የሆነው ومع هذا كذم قائلا فإننا نقول إن نلالن المشروع في حق كل إنسان المشروع بشريعة يتدنققوا في حق كل إنسان كهلم صو أنصار بشريعة يتدنججو أن يأخذ زينته جيتون ديزن عند كل صلاة كي صلاة زندع وأن يلبس اللباس الكاملة ملوية هنا نما لبس دي لبسنه لكن نقرق لو فرض أنه كان هناك خرق في ثوبه على ما يكون داخلا ضمن العورة فإنه حينئذ يناقش فيه لكن لكن نقرق جرسن عندهم ወአን የልበሰ ሊባስ አልካሚል ጨረሰናል። ካሚል የሆነ ሙሉ የሆነ ልብስ መልበስ አለበት። ላኪን ነገር ግን ለው ፉሪጥ እንደው እንደው እንደው ቢባል አነሁ ካነ ሁናከ ኸርቁን ኸርቅ አለ ተብሎ ቢባል ኸርቅ ማለት ስንጥቃት ወይም ቅድ ማለት ቅድ አለ ተብሎ ቢባል ፊ ተውቢሂ ልብሱ ላይ አላማ የኩኑ በሚሆን ላይ ዳኪለን ገቢ በሚሆን ላይ ضمن العورة ከአውራ ውስጥ በሚገባ ላይ ለምሳሌ ምን ብለናል? ወንድ ልጅ ከአስር ዓመት በላይ ያለው ምንድን ነው ያልነው? አሁን ለኛ ምንድን ነው መሸፈን ያለበት ብለን ከእምብርት እስከ ጉልበት ኸይር ለው ፉሪዘ እንደው ቢሆንና አነሁ ካነ ሁናከ ኸርቅ ኸርቅ አለ ተብሎ ቢባል ኸርቅ ማለት ስንጥቃት ወይ ደግሞ ምናል ቀድ ነገር ፊ ተውቢህ በልብሱ ላይ አላማ የኩኑ ዳኪለን ضمن العورة ከአውራው ውስጥ ከሚካተተው የልብስ ክፍል ላይ ገባችሁ አይደል በዚህ መካከል አሁን ምን ቢኖር የሆነ ቅድ ነገር ቢኖር ፈኢነሁ እሱ እኮ ሒነይዚን የዚህን ጊዜ ዩናቀሹ ፊህ ዩናቀሹ ፊህ ሙናቀሻ የምናደርግበት ወይም ደግሞ የምናየው የሆነ ነገር አለን ሀል ተሲሑ ሰላቱሁ ሰላቱ ይበቃል አው ላ ተሲሑ ወይስ ሰላቱ አይበቃል ይህን ነው የምናየው ሰላቱ ይበቃል ወይስ አይበቃም ምን ቢኖር በዚህ በግዴታ መሰተር ያለበት ቦታ ላይ ምን ቢኖር የተወሰነች ቀዳዳ እንትን إذ إنه يفرق بين اليسير والكثير ويفرق بين ما كان على حذاء العورة المغلظة كالفرجين وما كان متدرفا ماشي إذ إنه السكو يفرق يلنة ألالا لشيخ بين اليسير والكثير كدو تنشنا بزو يهونو ينة ألالا ويفرق ينة ألالا بين ما كان يهونو على حذاء العورة المغلظة عورة المغلظة بالو كباد عورة من مبالا كباد عورة من بالو يسوي يوكتها بلتو يلببوتها إيه كباد عورة በዛ አቅጣጫ እዛ ማለት አቅጣጫ ማለት በዛ አቅጣጫ የሆነ ቀዳዳና ከልፈርጀይን ይላል አይደለም እንደ ሁለት ብልቶች ያሉት ማለት ነው ፈርጀይን ማለት ወይ ከኋላ ወይ ከፊት ወማ ካነ የሆነው ይነጠላል ሙተጠሪፈን ጫፍ ላይ ያለ በቀጥታ እዛው ላይ ያለና በሌሎቹ ጫፎች ላይ ያለ ይነጠላል ከለዚ የኩኑ ፊ ጠረፊል ፈኺዲ ለምሳሌ የፈኺዙ የፈኺዝ ማለት ምንድን ነው? ታፋው የታፋው ጫፍ ላይ ያለን ቅድ የመሰለ ወማ አሽባ ዛሊክ የመሳሰለ አው የኩን ወይም ደግሞ የሚሆን ፊ ዛህሪ ጀርባ ላይ ፈውቀል ኢልየተይኒ ከሁለቱ መቀመጫዎቹ በላይ ኢልየተይኒ ማለት መቀመጫዎቹ ማለት ነው። ከመቀመጫዎቹ በላይ አው ወይም ደግሞ ፊል በጥኒ ሆድ ላይ ሚን ዱን አሱራ ከሱራው በታች ከሱራው በታች ማለት እምብርቱ ይኸው ከእምብርቱ አይደለም እንዴ እንደዚህ የታጠቀ እዚህ ጭቃ ቀዳዳ አለች አውራው ጋር አልደረሰም ኸይርሽ አሁን የጠቀስናቸው ቦታዎች ላይ ሲሆን ወፈውቀ አስተውአ ገባናል ዱነ ሱራ ከሱራው በታች ሆኖ ከእምብርቱ በታች ሆኖ ከምን በላይ ነው ወፈውቀ አስተውአ ከዋናው አውራ ከዋናው አውራ ከፍ ብሎ ያለ ቅድ ሲሆን ይለያያል አልሙሂም والمهم አሳሳቢው ነገር አነ ኩለ መካን ለሁ ሐዙሁ ሚን ተግሊዝ ልዐውራ አነ ኩለ መካንን ሁሉም ቦታ ለሁ ሐዙሁ የራሱ የሆነ እጣ አለው እንደ ሸሪዓችን ሚን ተግሊዝ ልዐውራ ከዐውራ ማክበድ ሁሉም እንግዲህ ከዐውራ ማክበድ እንደ ቦታው ታይቶ ምን ይደረጋል ማለት ነው? ይከበዳል። እንደ ቦታው ታይቶ እናከብደዋለን ማለት ነው። ወለዓለ ሀዛ ምናልባትም ይሄ ወለዓለ ሀዛ ሱአል ምናልባትም ይሄ ጥያቄ አይضን በድጋሚ የጅሩና ይጎተተናል ኢለ ተንቢህ ወደ ማንቃት አላ መስአለትን የፍዓሉሃ ባዕዱ ናሲ ፊ አያም ሰይፍ በበጋ ቀናቶች አንዳንድ ሰዎች ወደሚሰሩት አንድ መስአላ ይጎትተናል حيث يلبس سراويل قصيرة አጫጭር የሆኑ ሰራዊሎችን ሱሪዎችን ያደርጋሉ ነው አጫጭር የሆኑ ሱሪዎችን ቁንጣ የሚባሉትን ثم يلبس ከዛ ይለብሳል فوقها ثوبا ሽፋፈን እሺ ثم ከዛ በኋላ የልበሱ ይለብሳል ሰውበን ልብስን ያ ልብስ ታዲያ እንዴት ያለ ነው በጣም ስስ የሆነ ነው ልብሱ የሚለብሰው ማለት ነው። ይሄ ሰውዬ ስስ ከመሆኑ ከበታች በኩል ቁምጣ አድርጓል። እዛ በኋላ ስስ የሆነ ከመሆኑ የተነሳ ምን ያደርጋል? ይሄ ከ የሲፉል በሸራ ከላይ እንግዲህ የሆነ ቀሚስ ያደርግበታል አይደል? ከታች ያደረገው ምንድነው? ያው የተጎረደች ሱሪ ነች ማለት ነው። ወይም ደግሞ እንደሚባለው እንደ ፓንት ነገር ነው። Mirşe. Ee, Şeffaf öğretmesi. Şeffaf. Şeffafen. Mirşe. Mm-hmm. እሺ ሸፋፍን ማለት በጣም ምን የሆነ ማለት ነው? የኋለኛውን የሚያሳይ ስስ ማለት ነው። ስስ የኋላውን የሚያሳይ የሲፉል በሸራ ብሎ እኮ በሸራውን የሰውየውን ገላ ምን የሚያደርግ ማለት ነው? የሚገልጥ የሚያሳይ እና ወይ ዩሰሊ ይሰግዳል በዚህ አይነት ፈሃዳ ላ ተሲሑ ሰላቱሁ የዚህ ሰው ሰላቱ ትክክል አይደለም ምን ስለሆነ አውራው እየታየ ሊአነ ሰራዊል አልቀሲረተ አጫጭር እኮ ሰራዊሎች ሰራዊል የምንላቸው ሱሪ ማለት ነው። ቀሲራ ከተባለ እንግዲህ ወደ እነዛ ይሄዳል። አጫጭር ሱሪዎች ወይም ደግሞ ቁምጣ ምናምን የሚባሉት ፈኢነሁ እሱ እኮ ለም የኩን ሳቲረን ሊዐውረቲሂ ምንድን ያለው አለቲ ላ ተስትሩ ሱረቲ ወሩክባ ያው እነዚህ ማ ሱራ ወሩክባ የማይሰትሩ ማ ሱራ ወሩክባ ማለት በእምብርቱና በ قلبت ما هكا يلون ما يستروا إذا لبس فوقها ثوبا خفيفا ألا اللي على لبس كلا يميار القبات كهوني يصف البشرة سونة نقدر يمياسا يك ألا اللي على لبس خفيف ما رأيك ألا اللي على يعني نميار القبات فإنه سكو لم يكن على اللم ساترا لعورته عورون يشفنا عيد اللم التي يجب عليها أن يسترها في الصلاة بصلاة وسط لسترات واجب هنا عورة እየሰተረ አይደለም። ስለዚህም ግድ ይለዋል ማለት ነው ሰላቱን መመለስ የዚህ አይነቱ ወማዕና ቀውሊና የማለታችን ትርጓሚ ወሲፉል በሸረተ ማለት የቢኑ ሚን ወራኢህ የቢኑ ግልጽ ሆኖ የሚታይ ሚን ወራኢህ ከሱ ኋላ ከምኑ ኋላ ከዚህ ከላይ ከለበሰው ጀለቢያ ወይ ደግሞ ለብሶ ሊሆን ይችላል ከጀለቢያው ወደ አንተ እንግዲህ እኛ ጀለቢያ ውስጥ አይደለም ያለ ነው። ከጀለቢያው ኋላ አይደለም እንዴ ያለ ከጀለቢያው ኋላ ሆኖ ምን ይደረጋል ማለት ነው? ይታያል። ለውኑል ጅልዲ የቆዳው ምን ይላል? መልኩ ጥቁር ከሆነ ጥቁረቱ፣ ቀይ ከሆነ ቀይነቱ፣ አይ ቸኮሌት ነው ከተባለ ያው እንደዛው። ሀል ሁወ አሕመር እየመጣላችሁ እሱ ቀይ ነውን? ይታወቃል። ይኸውላችሁ አው አስወድ ወይስ ጥቁር ነው ነው ይታወቃል። አው በይነ ዛሊክ ወይስ በዛ መካከል ነው ይታወቃል። እንደዚህ ከሆነ እንግዲህ አያስገድድም እያሳየ ወለይሰ ልማዕና ማዕናው እኮ አይደለም አን ዩበይነ ሐጅመ ልጅልዲ የቆዳውን ሐጅም ማለት ይዘቱን መግለጹ አይደለም። ፈኢነ ሀዛ ላ የضሩ ይሄ አይጎዳም አይጎዳም ማለት አሁን ለምሳሌ እንትን ለብሶበት ማያሳይ እኮ አለ ማያሳያል የሰውየው እግሩን ያው ያሳያል እግሩን ያሳያል ነገር ግን እግሩ አሁን ኬት እስኬት እንደሆነ ሊያሳይ ይችላል ነገር ግን ምንድነው መልኩ አያሳይም ይሄ ከሆነ ችግር የለውም የእግሩን ቅርጽ አሳይቶ ምንም ባያሳይ ማለት ነው ሐጅም ማለት ቅርጹ ነው የእግሩን ቅርጽ የእግሩን ቅርጽ ያሳያል ነገር ግን ምኑን አያሳይም ማለት መልኩን መልኩን ካላሳየ ችግር የለውም እሺ ቅርጹን ቢያሳይም እንኳን فإن كان كهنا كلما كان أسخن كل فإن كان كلما كان أسخن وفر على قطر فهو أفضل يتشالنو يبلتي يسترال لكنه نجرجن لكنه نجرجن لا يضر وديت من تملسوا فيه لكنه نجرجن يتبالو ያኛው يقولون ሐጅሙን مالته ይዘቱን የሰውየውን ማለት ነው ይዘቱን ይናገራል። ነገር ግን መልኩን አያሳይም። ያኛው ላ አይጎዳም። ነገር ግን የበለጠ ደግሞ ምን ቢሆን የተሻለ ነው አለ ወፈር ያለ ነው። ሊአነሁ ለይሰ ቢሸፋፊን ለምንድን ነው አይጎዳም ያልነው? ያኛውን ለይሰ ቢሸፋፊን ሸፋፍ አይደለም። ሸፋፍ ማለት ስስ አይደለም። ቱራ ሚን ወራኢህ በሸራ ከሱ ኋላ ምን የሚታይበት የሰው ቆዳ بشرى ما يتصورون فمثلا مثالي لالو توجد ثياب لبسة جنيا إذا كان تحتها سراويل مش إذا كان تحتها سراويل فإنه يظهر الفرق بين حد السروال وبقية الجلد مش فإنه السكو يظهر الفرق ليونة يتعيها الكفالة بين حد السروال የሲርዋሉ ሐድና ሲርዋል ማለት ሲቁን ሱሪዋ ማለት የሱሪዋ ሐድና ሐድ ማለት የእሷ ማለቂያ ድንበር አለ የእሷ ድንበርና ወበቅየት ልጅልድ የሌላው ደግሞ ቆዳ ሌላው ቆዳ ተለይቶ ይታያል ለምሳሌ አንድ ሰው እንደው ይሄን ነው አንዱን ጀለቢያ አድርጎት ቢሰግድ ይሄ ጀለቢያ የሚሰትረው እስከሆነ ድረስ ምንም ችግር የለም ብቻውን ጀለቢያውን ብቻውን ነው የለበሰው የሚሰጥረው እስከሆነ ድረስ ችግር የለም። አሁን ታዲያ አንድ ቁንጣ ቢያደርግበት ምናልባት የቁንጣውን የቆመበትን ልናየው እንችላለን አይደል? የቁንጣው የቆመበት ይታየናል። ሰውየው ሲቆም ቁንጣው የቆመበት ቁንጣው ደግሞ አጠር የሚል ከሆነ ያበቃበትም ሁላ ሊታይ ይችላል። ያበቃበት ሊታይ ይችላል። አሁን እሷን ያመጡት ይወላቸው ፈኢነሁ የظهሩ الفرق ልዩነቱ ይታያል በይነ ሐዲ ሲርዋሊ የሲርዋሉ የሱሪው ምን አሉ ሐድ ድንበሯ ድንበሯ ይታያል። ወበቅየት ልጀልድ የሌላው ደግሞ ቆዳ እንደዚሁ ሌላው ቆዳ ደግሞ ያለበሰበት ያስታውቃል። ያለበሰበትና እንደገና የለበሰበት ሐዱ ማለት ነው። ላኪን ነገር ግን ይላል ላየተበየኑ ላየተበየኑ ለከ ለአንተ ግልጽ አይሆንልህም ለውኑል ጅልዲ የቆዳው የቆዳው ምን መልኩ ግልጽ ሆነላችኋል። ይሄ እኮ ያለን ነገር ነው እያወራን ያለው ፈሃዛ የዚህ አይነቱ ተሲሑ ሰላቱ ፊ ሰላት ሊሰገድበት ችግር የለውም። ዋናው ምንድን ነው? ሱሪውን ነጥያ ወቄዋለሁ በማለት አይደለም፣ የሰውየው ቆዳ አለመታየቱ ነው ዋና የተፈለገው ማለት ነው። እሺ هذا تصح الصلاة فيه لكن ነገር ግን ከማ ልክ እንዳልነው ኩለማ ካነ አስፈል ወፈር ባለ ቁጥር ፈሁወ አፍል በላጩ እሱ ነው هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين.